الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وزدنا علما يا رب العالمين مستمع جل كارم نتدارس اليوم من كتاب بلوغ المرام من أدلة الأحكام رقم الحديث 257 ان شاء الله تعالى كبلغ المرام 257ኛው ሐዲስ ላይ ነው የምንነሳው ያው ባቡ صفه الصلاه ውስጥ ያለነው من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته بسم الله الحمد لله والصلاة والسلام على نبينا محمد صلى الله عليه وسلم وعن سعد بن أبي وقاص رضي الله عنه أن رسول الله صلى الله عليه وسلم كان يتعوذ بهن دبر كل صلاة اللهم إني أعوذ بك من البخل وأعوذ بك من الجبن وأعوذ بك من أن أرد إلى أرذل الأمور وأعوذ بك من فتنة الدنيا وأعوذ بك من عذاب قبر رواه بخاري طيب وعن سعد بن ابي وقاص كسعد بن ابي وقاص تزجب رضي الله تعالى عنه سراچون الله سبحانه وتعالى يودللاچونا انه قال እርሳቸው ሰዓድ ኢብኑ አቢ ወቃስ አሉ ማለት ኢነ رسول ሰለላሁ صلى الله عليه وسلم يا الله መልእክተኛ ካነ ተዓውዱ ይጠበቁ ነበረ كان ነበሩ يتعوذ የሚጠበቁ بهن በእነኚህ በሚቀጣራቶች دبر كل صلاة ከየሶላቱ መጨረሻ መጨረሻ ላይ ማለት ነው ዱቡር ማለት እዚህ ጋር መጨረሻ የተፈለገው ምን የሚል ነው اللهم ጌታችን ሆይ እኒ እኔ اعوذ بك ባንተ ተጠበቃለሁኝ من البخل ከንፉግነት ከሰስትነት واعوذ بك አሁንም ባንተ ተጠበቃለሁኝ من الجبن ከፍርሃት ፍርሃትን ጥላትን መፍራት ከአላህ ውጭ ያለ ነገር ከመፍራት ከመርበትበት ማለት ነው እንጂ አላህ መፍራት ተወዳጅ ነው ወአዑዙ ቢከ ባንተ ተጠበቃለሁ ሚን አን ኡረደ ከመመለስ ኢላ አርዘል العمر ወደ ጃጀ ህይወት ማለት ነው ወደ ጃጀ እድሜ የሰው ልጅ ከህፃንነት ወደ ወጣትነት እያለ ትክክለኛ ሙሉ ሰው ይሆናል ሙሉ ሰው ስንል አእምሮ ትክክል የሚሆንበት ማለታችን ነው ከዛ በኋላ ደግሞ እየቀነሰ እየቀነሰ እያረጀ ነው የሚሄደው ወደ መጨረሻ ይጃጅና እንደ ህፃን ይሆናል 100 95 የገቡ ሰዎች አሁን ካያችኋቸው በቃ ባህሪያቸው ወደ ህፃንነት ይመለስና እንደገና ከድሙ ነው የሚሉት አገግሉ ነው የሚሉት ጠብቁኝ ነው የሚሉት ከመጥፎ ነገር ሁሉ የሚናገሩት የተለያየ ነገር ነው የሚሆነው ስለዚህ እዛ ውስጥ ከመግባት ባንተ ተጠበቃለሁ አርዘል العمر የእድሜ ወራዳ ማለት ነው ዝቅተኛ እንደገና ወደ ወደ ታች መመለስ ከትልቅነት ወደ ታች መመለስ የሚያስጠላ ነውና ባንተ ተጠበቃለሁ ወአዑዙ ቢከ ባንተ ተጠበቃለሁ አሁንም ሚን ፊትነት الدنيا ከዱንያ ፈተና ዱንያ በጥቅሉ ፈተና ነች ዱንያ እንዳትፈትነኝ ባንተ ተጠበቃለሁ ማለት ነው واعوذ بك አሁንም ባንተ ተጠበቃለሁ ሚን عذاب القبر ከቀብር ቅጣት አህሉ ሱና ወልጀማዓ ቀብር ውስጥ ቅጣት አለ ብለው ያምናሉ የጀነት የሆነ ሰው የጀነት ምግብ ይመጣለታል የጀሃነም የሆነም ቅጣት ይጠብቀዋል ማለት ነው ከዛም እጠበቃለሁ ይሉ ነበር ረዋሁ البخاري ኢማሙ البخاري የዘገቡት ሐዲስ ነው እንግዲህ ዱብረ ኩል ሰላት ምንድነው اللهم اني اعوذ بك من البخل واعوذ بك من الجبن ጁብን ማለት ፍርሃት ማለት ነው ይሄ የሚቀባው ጅብና እንዳይመስላችሁ واعوذ بك من ان ارد الى ارض العمر واعوذ بك من فتنه الدنيا واعوذ بك من عذاب القبر እኒህን ዱዓዎች በደንብ ሸምዳችሁ ሐፍዛችሁ በሶላታችሁ ላይ ትጠቀሟቸዋላችሁ ማለት ነው ቡኽል የሚለው ስስትነት በጣም መጥፎ ባህሪ ነው ለሙእሚን የሚገባ አይደለም ስስትነት ራስን የሚጎዳል ሌላን የሚጎዳል ማለት ነው ስስትነት ማለት ቋጣሪነት ማለት ነው ጨባጭ የሚባለው ማለት ነው የመር የመስጠት ተቃራኒ ቡኽል ይባላል በአረበኛው ያው ጨባጭ ቋጣሪ የማይሰጥ ከልካይ ማለት ነው طيب ጁብን የሚለው ደግሞ ፍርሃት ማለት ነው ጀቡነ የጅቡኑ ጀ ጀበነ የጅቡኑም አለ በጥቅሉ ፍርሃት ማለት ነው ጁበና ፈሪዎች ማለት ነው ሙስሊም ሹጃ ጀግና ነው መሆን ያለበት ፈሪ መሆን የለበትም ፈሪነት መጥፎ ባህሪ ነውና ባንተ ተጠበቃለሁኝ አርዘለ العمر ማለት ረዚል ክሲስ ማለት ነው ቆሻሻ ወይም ደግሞ ጥራት የሌለው ነገር አርዘል ይባላል ከማንኛውም ከህልም ይሁን ከማንኛውም ነገር ጥራት የሌለው ነገር ረዲ ይባላል ፎርጅድ እንደምንለው ማለት ነው እና የእድሜም የወጣትነት እንደ መሐከለኛ ሰው ሆኖ በሚኖርበት ሰዓት ጥሩ እድሜ ይባላል ወደ መጨረሻ ሲጃጅ ግን የሚያስጠል ርካሽ ይባላል ርካሽ እድሜ ይባላል ከዛ ጠብቀኝ አሉ እሳቸው ነብዩ አለይሂ ሰላቱ ሰላም ሳይሸመግሉ 63 አመታቸው ላይ ነው ወደ አኺራ የሄዱት 63 ማለት እንግዲህ አብዛኛው የሀገር መንግስታት የሚገዙበት ሰዓት ነው ሄድሜ ማለት ድካም የሌለው ከዛ በላይ ግን የጃጀ የሚሆነው طيب ፊትና ማለት ፊትና ፈተነ የፍቲኑ من باب ضرب يضرب فتن فلان في دينه ከሌ በዲኑ ተፈተነ ይባላል بمعنى ማላ عنه እምነቱን ለቆ ወደ አረባ እምነት ገባ ወደ ቆሻሻ እምነት ገባ እንደ ማለት ነው ሰው በዲኑ ሲፈን ሱናን ለቆ ወደ ቢድዓ ይሄዳል ሱናን ለቆ ወደ ሽርክ ይሄዳል ወደ ኩፍርም ይሄዳል ሙሉ በሙሉ እስላም ለቆም ሊሄድ ይችላል ይሄ ፊትና ነው ወላ ተስፊ ወላ ተፍቲና ፊ ዲኒና የሚባለው ማለት ነው ሻ ብዙ ትርጉም አለ በጥቅሉ ፊትና ማለት እክትባር ሙከራ ማለት ነው ኢግዋኡል ሙስሊም عن دينه አንድ ሙስሊም ከዲኑ መጥመም መልቀቅ የትልቁ ፊትና ይባላል ማለት ነው አላየሃል ፈርድ ሶላቶችን ሰግደን ስንጨርስ አያቱን ሷት ኢብራሂም ከቀራን በኋላ እኒህን ዱዓዎች መቅራቱ ተወዳጅነት አለው ምክንያቱም ሶላት መጨረሻ አካባቢ ላይ ከፈርድ ሶላት መጨረሻ ላይ ዱዓ አድርግ ዱዓ እንዳተው ቀቡልና ተቀባይነት አለውና በዛ ሰዓት ተብሏል ሌላው ከነዚህ ቆሻሻ ባህሪያቶች በአላህ መጠበቅ አሁንም ተወዳጅ ነው ማለት ነው እነዚህ የተጠቀሱ ባህሪያቶች በጣም መጥፎ ባህሪያት መሆናቸውንም ነብዩ አለይሂ ሰላቱ ወሰለም ትኩረት ሰጥተው ከነዚህ ነገሮች መጠበቃቸው ያመለክታል ማለት ነው ዱቡራ ኩሊ ሶላቲን ስንል ካሰላመትን በኋላ ሊሆን ይችላል ሶላታችንን ከማሰላመታችን በፊት ሊሆንም ይችላል ማለት ነው بعد التشهد الاخر وقبل السلام ይሄ አንድ ትርጉም ነው ተህያን ቀርተን ሷት ኢብራሂም ቀርተን ሳናሰላመት ማለት ነው ወይ ደግሞ ካሰላመትን በኋላ ዱቡሩ ኩሊ ሸይ ظهور شيء ضد قبله ነው ይላል ወዲዱ አኺረሂ እሺ እነዚህን አራት ነገሮች ሶላት ላይም ሆነ ከሶላቶች ልንጠበቃቸው የሚገቡ ባህሪያቶች ናቸው በተለይ ሶላት ውስጥ አውቃት ለሲጃባ ዱዓችን አሁን ታገኛል ተብሎ ከሚገመትበት ትልቅ ቦታ ዱቡረ ኩሊ ሶላት ነውና እንቀራቸዋለን ማለት ነው ቀጥሉ وعن ثوبان رضي الله تعالى عنه قال كان رسول الله صلى الله عليه وسلم إذا انصرف من صلاته استغفر الله ثلاثا وقال اللهم أنت السلام ومنك السلام تباركت يا ذا الجلال والإكرام رواه مسلم ثوبان رضي الله عنه سراون الله ودلتنا كسو تزغى من على قال كان رسول الله صلى الله عليه وسلم يا الله ملكتان نبروا اذا انصراتي ከሶላታቸው ሲጨርሱና ሲዞሩ ወይም ኢዘን ሶረፈ ማለት ሲጨርሱ ይባል ያማረ ነው ሚን ሶላት ሶላታቸው እንደጨረሱ استغفر الله ثلاثه ሶስት ጊዜ አላህን ምህረት ይለምኑ ነበረ አለ ምን ብለው አስተግፊሩላህ አስተግፊሩላህ አስተግፊሩላህ እዚህ ጋር በደንብ ያዙልኝ استغفرullah የሚለው አሉ استغفرullah የሚለው አሉ لا استغفر يستغفر استغفر ነው አ ሐምዛ ፈትሃ ነው የምትሆነው ሲኗ ስኩን ነው የምትሆነው ታኢቱ ፈትሃ ፋኢቱ ከስራ ነው የምትሆነው አስተግፊ አስተግፊሩላህ ሀው ደግሞ አስተግፊሩላህ ወይ በስኩን ነው ወይ በፈትሃ ነው የምናነበው አስተግፊሩላህ አስተግፊሩላህ አስተግፊሩላህ ወይም አስተግፊሩላህ አስተግፊሩላህ አስተግፊሩላህ አያይዘን ከቀራ ነው ማለት ነው ጊዜ አስተግፊሩላህ ይሉ ነበረ ወቃል ከዚያም اللهم አንተ ሰላም ይላሉ ጌታችን ሆይ ሰላም አንተ ሰላም ነህ ከማንኛው መጥፎ ነገር ከጉር የጸዳህ ከእንከን ንጹህ የሆንክ ሰላም ነህ ወሚንከ ሰላም ሰላምም የሚመነጨው ካንተ ነው ሌላው ሁሉ ፍጡር ሰላሙን የሚያገኘው ካንተ ነው ከማንም አይደለም የሰላም ማከፋፋዩ አንተ ነህ ማለት ነው አከፋፋዩ አንተ ነህ ማለት ነው ተባረክተ ስጦታህ በዛ ልቅናህ በዛ ያዘል ጀላሊ ወልክራም የልቅና የክብር ባለቤት የሆንከው ወይም የልቅናና የልግስና ባለቤት የሆንከው አላህ ስጦታህ ችሮታህ በዛ ማለት ነው اللهم انت السلام تغيرات والافات ከመቀያየር ከመለወጥ አደጋ ከመድረስ ከጉርለት ሙሉነትን ከሚጻረር ነገር ሁሉ ሰላም ነህ አንተ ካንተም ሰላም ተስፋ ይደረጋል ወሚንከ ሰላም ማለት ሚንከ ይርጀ ሰላሙ ማለት ነው ሰላም ካንተ ይመጣል ተብሎ ተስፋ ይደረጋል ወይስተውሃቡ ሰላም ሰላም ካንተ ስጦታ ይመጣል ተብሎ ይጠበቃል መነሻው ካንተ ነው ጌታችን ሆይ የሰላም መነሻው ካንተ ነው ማለት ነው እሺ ሰሊመ የስለሙ ዓሊመ يعلم በሚለው ግስ ነው የሚመጣው ሶርፉ ማለት ነው ሰሊመ የስለሙ ሰላም ዓሊመ يعلم علما እንላለን ሰሊመ ሰላም ማታው ተህያ ነው ዝሮ ዝሮ በሰላም አንድ ሰው ሰላም እንዲሆን ጦለት ማድረግ ሰላም ይባላል طيب يا ذا الجلال جلال የሚለው ጀለ የጁሉ ጀላለን عظم قدرا وشأنا ማለት ነው ሁኔታው ከፍ አለ ላቀ ማለት ነው የታናሽ ነገር ሁሉ ተቃራኒ ጁል ይባላል فهو جليل وجلال ክቡር ነው ልቅና ላቅ ያለ ነው ለማለት የምንጠቀመው ነው አላየ ሐል ሶላቱን እንዲያሰላመት መጀመሪያ የምንለው ቃል ቢኖር ምንድነው አስተግፊሩላህ አስተግፊሩላህ አስተግፊሩላህ ሶስት ጊዜ ቀጥሎ اللهم انت السلام ومنك السلام ተባረከ ያ ذا الجلال والإكرام ነው የምንለው ከዛ ቀጥሎ የሚባሉ ብዙ አውራዶች አሉ ህስን ሙስሊም ላይ አይቶ መሸምደድና መሐፈዝ ይቻላል ማለት ነው ቀጥሎ وعن أبي هريرة رضي الله عنه عن رسول الله صلى الله عليه وسلم قال من سبح الله دبر كل صلاة ثلاثا وثلاثين وحمد الله ثلاثا وثلاثين وكبر الله ثلاثا وثلاثين فتلك تسع وتسعون وقال تمام المئة لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير غفرت له خطاياه وإن كانت مثل زبد البحر رواه مسلم وفي رواية أخرى أن التكبير أربعون وثلاثون وعن أبي هريرة رضي الله عنه عن رسول الله صلى الله عليه وسلم أنه قال أبو هريرة كرسول عليه الصلاة والسلام بمتكس نبي የሚቀጥለውን ተናግረዋል ይሉናል من سبح الله አላህን ያጠራ من سبح الله ነው ምንለው አላህን ያጸዳ ዱቡረ ኩሊ ሶላቲን ከየሶላቱ መጨረሻ ኋላ ኋላ ላይ መጨረሻ ላይ 33 33 ጊዜ وحمد الله አላህን ያመሰገነ 33 33 ጊዜ وكبر الله አላህን ያላቀ ያከበረ 33 33 ጊዜ ሱብሃንአላህ ሱብሃንአላህ 33 አልহামዱሊላህ አልহামዱሊላህ 33 አላሁ አክበር አላሁ አክበር 33 ስንት ሆነ فتلك 99 ድምር እያስተማረን ነው የ 33 33 33 ሲደመር 3 ጊዜ 99 ይመጣል ይሄን ያለ ወቃለ የጨመረ تمام المئات መቶ መሙሊያ لا اله الا الله وحده لا شريك له ከአንድ አላህ በስተቀር በትክክል የሚያመልኩት አምላክ የለም ብቻውን ስና ተጋሪ የሌለው ሲሆን ለሁል ሙልኩ ስልጣን ደሱ ነው ወለሁል ሐምዱ ምስጋና የሚገባው እሱ ነው وهو على كل شيء قدير እሱ በሁሉ ነገር ላይ ቻይ ነው የሚለውን መቶ መሙላ የቀራ ሰው መቼ ከሶላት በኋላ በኋላ ማለት ሁሉ ጊዜ ፈርድ ሶላት غفرت خطاياه ወንጀሎቹ ይማሩለታል ተምረውለታል ይላል ያው ይማራሉ ወለው ካነት ብትሆን እንኳን ወንጀሉ مثل زبد البحر የባህር አኮረፋት ትልቅ ባህራታችሁ ከሆነ ኮረፋት አለው በኃይለኛው እንደዛ እንኳ ቢነፋና ሽቅ ቢያርግ እንኳ ተራራ ቢመስል ወንጀሉ ይማርለታል ብለዋል رواه مسلم ኢማም ሙስሊም ዘግበውታል ማለት ነው وفي روايه اخرى በሌላ ዘገባ ግን አነ ተክቢር አላሁ አክበር አላሁ አክበር የሚባለው 40 ወሰፉን 34 ነው ተብሏል ይሄ ምን ማለት ነው አልহামዱሊላህ ሱብሃንአላህ 33 አልহামዱሊላህ 33 አላህ አክበር 34 ሲሆን መጣ 100 ሞላ ማለት ነው ስለዚህ ላኢላሃ ኢላላህ ወህደሁ ላ ለሁ የሚለው ተጨማሪ ከመቶ በላይ ሆነ ማለት ነው ይሄን ያለ ሰው ያው የባህር አቆረፋት ቆቢያ ወንጀሉ ይማርለታል ብሎ ነብይ ተናግረዋልና ይሄንን አዝካ እኒህን አዝካሮች አደራ እንዲያትተው ማለት ነው ፈርዱ ሰላት ሰብን ስንጨርስ አስተግፍሩላህ አስተግፍሩላህ አስተግፍሩላህ اللهم انت سبحانك وتعالى وتجلال ወክረም ካልን በኋላ ያው የሚቀሩ ብዙ አውራዶች አሉ ያቻለሁ ከዛ ቀጥለን ይሄንን እንቀራለን ማለት ነው ለሁል ሙልክ ስልጣን ለሱ ነው አለ ሌላው ስልጣን የለውም እንዴ ሰዎችም ስልጣን አላቸው መኖርማ ነገር ግን ለሁል ሙልክ ማለት አልሙጥለቁ አልሐቂቂዩ አዳኢሙ ማለት ነው ቀጣይነት ያለው እውነተኛ ስልጣን ገደብ የሌለው ስልጣን ለአላህ ብቻ ነው የሚገባው ሌላው ድንበር አለው የስልጣኑ ድንበር አለው የቦታም ድንበር አለው የአላህ ስልጣን ግን ገደብ የለውም ማብቂያም የለውም መጀመሪያው በዚህ ጊዜ የማይባልም መጨረሻውም በዚህ ጊዜ ያልቃል አይባልም ለንቲሃ لوجوده ثابت له لا لغيره كما يدل على ذلك تقديم الجار والمجرور له الملك مالته الملك له سهل له الملك يعني لانتهاء لوجوده يا الله سلطان አለው ገደብ የሌለው እውነተኛ ስልጣን አለው ብለናል ያ ደግሞ የተገኘበት በዚህን ጊዜ የሚባል ነገር የለም ثابت له له الحمد ማለት ምስጋና የሚገባው እርሱ ብቻ ነው ምክንያቱም ሁሉ ነገር ያስገኘው እሱ በመሆኑ አላሁ አክበር ማለት አላሁ አጀሉ ወአዕዘሙ ማለት ነው አላህ ከሌላው ሁሉ የላቀ ከፍ ያለ ነው ማለት ነው እዚህ ጋር አላሁ አክበር ስንል አላሁ አጀሉ ማለት ነው አላህ የላቀ የበለጠ ነው ከማን من كل ما عداه من ነበር ግን በታዋቂነት ይጣላል ይሄ መጣሉም ተዕሚም ያመጣል ይላል ወዚፈ المعمول بالتعميم ሁሉ ነገር ጀነራል እንዲያካትት ከማንኛውም ነገር ማለት እንዲያካትት እዚህ ጋር ወደቀ ممن عداه የሚለው من كل ما عداه የሚለውን ሳይጻፍ ቀረ ማለት ነው ዘበዱ ባህር ረግወቱሁ እንደ ሃይጃኒሂ እንግዲህ ወንዝ ማዕበል ሲመጣ በኃይለኛው ኮረፋት ይቆማል የምን ማለት ነው ወንጀል የፈለገውን ቢበዛ ይማረለታል ብሎ ምሳሌ ነው አላህ ወህደሁ ላ ሸሪከ ለ የወህደሁና ላ ሸሪከ له የሚለው በአረበኛው ቃላትና አጠንካሪ ቃል ነው ይልታል ማለት ላ ኢላሃ ኢላላህ ሲባል ታውቋል ከአላህ በቀር በትክክል የሚመለክ አምላክ የለም ስንል ተረሁል ማብቁቶ ነበር ግን ወህደሁ ላ ሸሪከ له የሚለው ያንኑ ላ ኢላሃ ኢላላህ ያለውን አጠንካሪ ነው ማለት ነው እነዚህን ዚክሮች ፈርድ ሶላት በኋላ መጠቀሙ በጣም ትልቅ ቦታ ያለውና مشروع ነው እንደው حمله اكثر العلماء على الفرد قالوا على الفرد ما ምንድነው ከፈርድ ሶላት በኋላ ተብሎ ማለት ነው ለምን ቀይደውታል ነው የሚለው እንግዲህ እዚህ ጋር አሁን እዚህ ጋር ሐዲሱ እንደነበረ ያለን من سبح الله دبر كل صلاه ነበር ያለው መክቱበት የሚል አልነበረም ነገር ግን ነብዩ አለይሂ ሰላም ያስተማሩትን በተግባር ምታየው ከፈርድ ሶላት በኋላ ነው ሱና ሰግደው እነዚህን ዚክሮች ሲዘክሩ አልታዩምና አልመክቱባት የሚል ማሰሪያ ሰጥተውታል ሐዲሱን የሚለው እሺ እነዚህ ዚክሮች በጣም ይወደዳሉ ላለመተው እንደው ከሶላት በቦታ ብንነሳ ብንነሳኳ እየሄድን ልንላቸው የምንችለው ነገሮች ናቸው ስራ እየሰራን ተስቢህ ማድረግ አይከለከለንም ማለት ነው እንደቀላል ነገር ሰግደት መውለቅ ለማሄድ የለብንም እነዚህን ዚክሮች መጠቀም መቻል አለብን ነው ተፈضل وعن معاذ بن جبل رضي الله تعالى عنه أن رسول الله صلى الله عليه وسلم قال له أوصي أوصيك يا معاذ لا تدع تدعنا دبر كل صلاة أن تقول اللهم أعني على ذكرك وشكرك وحسن عبادتك رواه أحمد وأبو داود والنسائي بسند قوي وعن معاذ بن جبل معاذ بن جبل كتبالو تعلق صحابي تزغب رضي الله عنه ان رسول الله صلى الله عليه وسلم يا الله ملكتنيا قال له لرسو يمكروت ያዘዙት መሆኑን ገለጸ ምን ብለው ኡሲከ ያ ሙዓዝ እመመከርህ ነገር አለኝ ተሙዓዝ ሆይ ኡሲከ ማለት ንዛዜ ወይም ምክር ሰጣለሁ ማለት ነው እሱ ምንድነው ላ ተደዓነ ላ ተደዕ ይቻል ነበር ግን ላ ተደዓነ ከተባለ ደግሞ ነገሩን ጠንከር ያደርገዋል አትተው እንዳተው ምንም መቼ ዱቡረ ኩሊ ሶላቲን ሶላት መጨረሻ መጨረሻ ላይ እንዳተው አንተ ቁለ ማለትህን አንተ ቁለ ማለትህን እንዳትተው اللهم اعني ጌታዬ አግዘኝ አላ ذكرك አንተን በማስታወስ ወሽክርከ በማመስገን وحسن عبادتك ላንተ የማደርገውን አምልኮት በማሳመር በማስዋበው ላይ አግዘኝ ማለትህን እንዳትተው እቺ ዱዓ አደራ ያዛት ማለት ነው ነብዩ አለይሂ ሰላቱ ወሰለም ለሙዓዝ ነው ይሄም ምክር የሰጡት እንደው ሶላት ሰግደህ ይችን ሳትቀራ እንዳትነሳ ነው رواه احمد وابو داود والنسائي بسند قوي ጠንካራ በሆነ ዘገባ ዘግበውታል اسناده صحيح ብለዋል ኢማሙ ነወዊ في الاذكار እሺ صحيح على شرط الشيخين ብለውታል حدثه صحيح ነው አላየህ لا تدعن لا تتركن ማለት ነው አዕኒ ማለት እርዳኝ ማለት من الاعانه አዕኒ አዕን አዕንኒ ነበር አስሉ ኑን ከኑን ላይ ገብታ አዕን ሆነ እንሱርኒ ወወፍቅኒ ማለት ነው እርዳኝ ግጠመኝ እንደ ማለት ነው እሺ እቺን ዱዓ መቅራት እንግዲህ በጣም ተወዳጅ ነው ከሶላት በኋላ በተለይ ከፈርድ ሶላት በኋላ ማለት ነው ዱብረ ኩል ሶላትን ያው ብቻ ካሰላመተ በኋላ ነው ሳያሰላምት ነው ምን ነገር አለ ያው ሁለቱንም ያስኬዳል ቃላቱ اكثر العلماء على الثاني ነው بعد السلام ነው የሚለው ላይ ይደዋል ነው የተወሰኑ ደግሞ የለም ከማሰላመቱ በፊት ነው ይላሉ ከማሰላመቱ በፊት ነው ይሄን ዱዓ መቅራት ያለበት የሚሉም አሉ من سبح الله دبر كل صلاه 33 የሚለውን ስንወስደው ግን ሱብሃንአላህ አልহামዱሊላህ አላህ አክበር ምንድነው ከ10 ዓመት በኋላ ነው ዱብረ ኩል ሰላት ነው በዛም የተባለው እዚህም ላይ ታተዳአነ ዱብረ ኩል ሰላት ነው የተባለው ስለዚህ ከ10 ዓመት በኋላ ነው የሚሉት ይሄ ነው ማስረጃቸው ማለት ነው እሺ وعن أبي أميمة رضي الله عنه قال قال رسول الله صلى الله عليه وسلم من قرأ آية الكرسي دبر كل صلاة مكتوبة لم يمنعه من دخول الجنة إلا الموت رواه نسائي وصححه ابن حبان وزاد فيه الطبراني وقل هو الله أحد እሺ ቅድም ያልመጡ ደግሞ አሁን ተጨማሪ እየመጡ ነው ቅድም አስተፍሩላህ አስተፍሩላህ መጥቶልን ነበር ቀጥሎ اللهم انت السلام منك السلام ነው መጡ አይተናል አሁን ደግሞ ተጨማሪ አያተ ኩርሲን የቀራ ያለን አያተ ኩርሲን የቀራ وعن ابي امامه كابو امامه ተዘገበ رضي الله عنه انه قال እርሳቸው አሉ ምን አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ አሉ ምን አሉ من قرأ آية الكرسي አያተ ኩርሲ በመባል የሚታወቀውን አንቀጽ የቀራ ሰው አሉ አላሁ ላ ኢላሃ ኢላሁ አልሐዩ ቀዩም የሚለው ማለት ነው ዱቡረ ኩሊ ሶላት መክቱባ ፈርድ ሶላትን ከሰገደ መጨረሻ መጨረሻ ላይ አዘውትሮ የቀራ ሰው ለም يمنعه አይከለከለውም من دخول الجنه ጀነ ከመግባት አልከለከለውም الا الموت ሞት እንጂ ሞት እንጂ የሚከለከለው የለም ከዛ ውጭ ማለት ነው ምን ማለት ነው ያው ወደ ጀነ ከመግባት የከለከለው አለመሞት እንጂ ከሞተ በኋላ ቀጥታ ወደ ጀነት ይገባል ነው በጣም ወሳኝና ጥሩ ዱዓ ነው ማለት ነው ጥሩ ዚክር ነው ማለት ነው ቁርአንም ነው ዚክርም ነው رواه النسائي ኢማም النسائي ዘግበውታል وصححه ابن حبان ابن حبان ትክክለኛ ሐዲስ ሲልም አስምሮበታል ጦበራኒ ጨምሯል ወዛሬ ጦበራኒዩ وقل هو الله احد ይሄንም የቀራማ ቁል والله አድን ማብሮ የቀራ ሰው የሚለውን ጨምሮበታል الا الموت على حسب مضاف ነው الا عدم موته እንደማለት ነው ጀነ ከመግባት መከለከል የለም ሞት እንጂ ይላል የተፈለገው ይሄ አይደለም አለመሞት ነው መሞት ሳይሆን አለመሞት እንጂ የሚከለክለው የለም ነው ጀነ ከመግባት ምክንያቱም ጀነት የሚገኘው ከሞት በኋላ ነው ተብሏል አያተ ኩርሲ ያው ሁላችሁ የምታውቁት ነገር ነው መዘርዘር አያስፈልግም ሌላው ይቺ አንቀጽ ያላት ትልቅናና ክብር ትልቅነት ያሳያል አያተ ኩርሲ ከቁርአን ውስጥ ትልቁ አንቀጽ ማን ነው ቢባል አያተ ኩርሲ ነው ነብዩ አለይሂ ሰላቱ ወሰለም አንድ ጊዜ ኡበይ ኢብኑ ከዓብን ጥያቄ አቅርበውለን ነበር አዩ አየቲን ፊ ኪታቢላሂ አዕዘሙ اعظم ከአላህ ቁርአን ውስጥ የትኛው አንቀጽና ትልቁን ትልቅ የምትባለውና የተላቀች የምትባለው ብለው ጠይቁት አላሁ ወረሱሉሁ አዕለም አለ አላህ መልእክተኛ መልእክተኛው የወቁ እንጂ ይሳም አለ ፈረደደها ነብያችን አለይሂ ሰላቱ ወሰለም ደግሞ ደጋግሞ ጠየቁት ኡበይ መጨረሻ ላይ እንዲያለቀ ሲያቅ አላሁ አለማት አልበቃውም አያቱል ኩርሲ መስኛለች አላቸው አያቱል ኩርሲና ስላቸው ደስ አላቸው ዱዓ አደረጉለት ሊየህኒከ العلم يا ابا المنذر ያሉት አበል ሙንዚር ይባላል የሙንዚር አባት ማለት ነው እውቀቱ ይግራህ ሊየህኒከ العلم እውቀቱ ዒልሙ ለንተ ገር ይሁንልህ በማለት ዱዓ አደረጉለት እስከዛሬ አላሁ አለም ካለ አንድ ሰው እሳቸውን በነቀታ የሚናገሩት አሁን ግን ደገሙለት ደገሙና ጠየቁት አይ መልስ መስጠት አለብኝ ማለት ነው ብሎ የመሰለው መልስ ሰጠ አም ሐቅ እንዲናገር አደረገው ማለት ነው አያተ ኩርሲ እንግዲህ ያው አላህ ስሞች ባህሪያቶች ውስጥ ተጠቀሱበት ይመስላል አልሐይና አልቀዩም የሚለው ስሙ አላህ የሚለው አልሐይ የሚለው አልቀዩም የሚለው ትልልቅ ስሞቹ ተገንተውበታልና የማይገባው ባህሪ እንደ እንቅልፍና እንደ እንግልጅ ያለውን ነገር ሁሉ ስለሚያ ስለምታነሳም ነው ያው በርካታ ነገሮች ተካታለ ከኩርሲ اعظم ايه في كتاب الله ትልቁ አንቀጽ ማለት እሷ ነች ማለት ነው ሌላው ነቁል الله احد ንሱ ንሱ ቁርአን ማለት ሱረቱ ቁርአን የተባሉት ናቸው እነሱም ትልቅ ቦታ አላቸው ማለት ነው ተውሂድን ይዘዋል ተውሂድ الاسماء والصفات ይዘዋልና ይላል አልወለደም አልተወለደም አንድ መሳይ የለውም የሚለው ባህር ግን ትልቅ ነገር ነው ተውሂድ ስላለው ትልቅ ቦታ ተሰጠው ማለት ነው طيب وعن مالك بن الحيرث رضي الله عنه مالك بن الحويرث كتب على الصحابي تزجب انه قال ارسوا على مالك قال رسول الله صلى الله عليه وسلم የአላህ መልእክተኛ የሚቀጥለውን ተናግረዋል ሶሉ ስገዱ ከማሩ አይቱሙኒ እንዳያችሁኝ አድርጋችሁ ስገዱ ኡሰሊ ማለት እሰግዳለሁ ማለት ነው ማለት እንዳያችሁ ያጋችሁ ስገዱ አሉና ኡሶሊ هكذا እንደዚህ አድርገን መስገደው ብለው እንደማሳየት አንድ ትርጉም ወይም ደግሞ ሶሉ ከማራይቱሙኒ ኡሶሊ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ ማለት ነው ያው ብዙ ጊዜ ስግዱ ያያችሁ ስለሆነ የኔን አይነት አሰጋገድ ስገዱ በመት መናገራቸውን ይገልጻል እዚህ ጋር እንግዲህ ሐዲሱ ان افعال النبي صلى الله عليه وسلم في الصلاه ሶላት ላይ ያለው የነብያችን ተግባር ንግግራቸውም ሆነ ቁርአን ላይ ስለ ሶላት የተነገሩ አንቀጾችን የሚያብራራ ነው ማለት ነው ቁርአን የሚለው ስገዱ ነው የሚለው አይደለ ዝርዝሩን አይናገርም ግን እንዴት መሰገድ እንዳለበት ነብዩ አለይሂ ሰላቱ ወሰለም ዘርዝረው አሳይተዋል ማለት ነው ስለዚህ ሶሉ ከማራይቱ ሙን ይሰሊ የሚለው ያው አላህ ሶላት ሲሰግዱ ወዳጋችሁ ስገዱ ብሏችኋል አሰጋገዱ ደግሞ የሚሰገደው ልክ እንደሰገድኩት ነውና የኔን አሰጋገድ ተመልከቱ ያዙ በሱ መልኩ ስገዱ ላልደረሰው ማድረሱ ነገር ነው ሌላው وجوب اقتداء النبي اقتداء الناس به صلى الله عليه وسلم ሰዎች በነብያችን መከተል ግዴታ መሆኑን ያሳያል فيما يفعله من الصلاه ካሰጋገድ በሚተገብሩት ነገር በሚሰሩት ነገር መከተል ግዴታ ነው ስለዚህ فكل ما حافظ عليه من ما حفظ عليه من افعاله واقواله وجب على امتي فعله او قوله الا لدليل يخص شيئا من ذلك ለነብያችን ሶላት ውስጥ ያሳዩት በመተግበር በመናገር በመቅራት ያሳዩትን ነገር ማድረግ ግዴታ ነው ምናልባት እዚህ ቦታ ላይ እናንተን አይመለከትም ብለው በዝርዝር የተቀመጠ ካልመጣ በቀር እሳቸው እንደሰሩ አድርጎ መስራት ግዴታችን ነው ነው እንግዲህ ሶላት ላይ ሰዎች ትኩረት እንዲሰጡ በጣም ከቀሰቀሱበት መካከል ሶሉ ከማራይቱሙን ይሶል የሚለው ነገር የሶላት ነገር እንደቀላል እንዳታውት ልክ እንዳያችሁ አጋችሁ ትገዱ ከዛ ያለፈ አስተጋገር ሶላት ሊሆን አይችልም እንደማለት ነው እሺ ቡኻሪ ነው የዘገበው ሐዲስ ሰሂህ ነው ቀጥሉ وعن عمران بن حسين رضي الله عنه أن النبي صلى الله عليه وسلم قال صل قائما فإن لم تستطع قاعدا فإن لم تستطع فلا جنب وإلا فأوم رواه البخاري وعن عمران ابن حسين عمران ابن حسين كتب على الصحابي رضي الله عنه سلام الله عليه انه قال سؤالا قال للنبي صلى الله عليه وسلم الله ملكنا بلوኛል ነግረውኛል አዘውኛል ምን ብለው ሶሊ ቃኢመን ብለው ቁመህ ስገድ ሶላት ላይ መቆም የግድ ነው ቂያም ፈርድ ነው ሶላት ላይ ባይሆን እግር ላለው መቆም ለቻለ ነው ፈይለም ተስተጢዕ ቁሞ መስገድ የማትችልበት ነገር ከተፈጠረ እግር መቆረጥ ሊሆን ይችላል ወይ ደግሞ መቀመጥ የማይችልበት በሽታ ገጥሞ ሊሆን ይችላል መቆም ካቃተህ ፈይለም ተስተጢዕ ፈቃይደን ቁጭ ብለህ ስገድ ነው ቁጭ ብለህ መስገድ ካቃተህ ፈይለም ተስተጢዕ ፈዓላ ጀንብ በጎንህ ተኝተህም ቢሆን ስገድ ብለው ነብዩ አለይሂ ሰላቱ መናገራቸውን ኢምራን ኢብኑ ሁሰይን የተባለው ሱሐቢ ዘግቧል አስተላልፏል ማለት ነው رواه البخاري ኢማሙ البخاري የዘገቡት ያው ሰይ ሐዲስ ነው ማለት ነው ይሄ ሐዲስ ከሚያመለክተው ትልቅ ነገር የበሽተኛ ሶላት ደረጃ ደረጃ አለው ማለት ነው የታመመ ሁሉ ቁጭ ብሎ ማን ነው ተጋድሞ አይሰግድም ያው የቻለ ቆሞ ያልቻለ ደግሞ ቁሎ ያልቻለ ደግሞ ተጋድሞ እያለ ተዋረ ተዋረ ነው የነገረን ማለት ነው ቁጭ ብሎ መስገድ የሚያስችሉ ነገሮች ምን ምን ናቸው ሽታ ነው እግር አለመኖር ሊሆን ይችላል መታመም ሊሆን ይችላል መቆምን አለመቻል ሊሆን ይችላል ሰፊና ጀልባ ላይ ከሆነ መቆም አይቻልም ይላሉ ብዙ ጊዜ በሯጭ መኪና ላይም ከሆነ እንደዛ አይመችም አላያል የተለያዩ ከመቆም የሚከለክሉና የማይመቹ ነገሮች ከተከሰቱብህ በምትችለው መልኩ ሆነ ቆጭ ብለህ ሆነ ተጋድመህ ተንጋለህ ስገድ ማለት ነው እዚህ ጋር ትልቁ መልእክት አለ መቆም ካቃተ ቁጭ ብለህ ካቃተ ተጋድመ የሚለው ነገር የሰው ልጅ አእምሮ እስካሰበና እስካወቀ ድረስ ሶላትን ማሳለፍ የለበትም ቢታመም መቆም ቢያቀተው መቀመጥ ቢያቀተው ማለት ነው ጅምሩ ዑለማ አቋም ነው በሽተኛ በራሱም ሆነ በመጥቀስ ካልቻለ ባይኑ ቆይጥቀስ ብለዋል ባይኑ አይኑን አሁን ሩኩ ያረኩ ነው አሁን ስጁድ ያረኩ ነው ይያለ አእምሮ እስካለ ድረስ ይስገርም የተወለማዎች ማቋረጥ የለበት ነው እኛ ግን ሲያመን ዛሬ አልቻልኩም ማሰኩም ብለን ማሰላማ ነው ሶላትን ተዋለን ሱብሃንአላህ ባለህ በስገር ነው እየተባልን ያለው አቅምህ በቻለው ፈተቁላህ መሰጧቱም ነው ከቶም ሰው ወደ ወደ በሽታ ሲገባ የበለጠ ነበር የነበረበት ምክንያቱም የሞት ነገር ሊመጣ ይችላል ሊመጣ ምልክት እያሳየህ ነው ማለት ነው ቦታ ላይ እዛ ላይ መስገድ ነው ያለብን መቃረብ ነው ያለብን እንጂ ወደ ኋላ እንዳንል ተአሞና ብለን hatta አመልያ ኦፕሬሽን እንኳን ቢሆን በቻልነው መልኩ መስገድ ነው ያለብን እንጂ ማቋረጥ የለብንም ነው ያገሬ ሰው አይደለም አመልያ ሆኖ ያገበረ ሶላት አይሰግድም ሱብሃንአላህ ጀማዓ ይቀራል ጀማዓ ይሰግድ ከሆነ ያገባለታ ሙሽራ ነው ጀማ ይሄድ ይሄ እንዝላልነት ለዲናችን የምንሰጠው ቦታ በጣም ዝቅተኛ መሆን ነው የሚያሳየው ማግባቱ እንደውም የበለጠ ጥንካሬም ሰጥቶት አልহামዱሊላህ አስብሎት ወደ ጀማ መህር ነበረበት የታመመውም ሰው አው ቢገለኝስ አልহামዱሊላህ ግዜ ልስገይሽ ግዜ ለተቀማት ብሎ መጠቀም ያለበት እንጂ ሶላት ማሳለፍ የለበትም አላህ ደግሞ አላከበደብንም አላስቸገረንም አቅምህ በቻለን ያለን አልহামዱሊላህ يريد الله ان يخفف عنكم من الله ما جعل الله عليكم في الدين من حرج በዲናችሁ ላይ የሚያደግ የሚያጠብብ ነገር አላህ እንደው አልወሰነባችሁም ስለዚህ اذا امرتكم بشيء قالوا اذا امرتكم بامر በአንዳች ነገር ሳዛችሁ አቅማችሁ በቻለ መጠን ስሩት ነው ያሉት አቅማችሁ በቻለ እንጂ ያዘዝኳችሁ ሁሉ ስሩ አይደለም አቅማችሁ በቻለ ስሩ ነው ተከለከልኳችሁ ነገር ላይ ግን ይሄን ይችላል ይሄን አችለው የሚባል ነገር የለም መተው ሁሉም ይችላል ታውት ነው የተባለው طيب ቀጥሉ وعن جابر رضي الله عنه أن النبي صلى الله عليه وسلم قال لمرض صلى على وسادة فرمى بها وقال صل على الأرض إن استطعت وإلا, ف... وإلا فأومي إيماء واجعل سجودك أخفض من, رك... من ركوعك رواه البيهقي بسند قوي ولكن صحها, صححه أبو حاتم وقفه وعن جابر رضي الله عنه جابر سراون الله يريدلنا جابر بن عبد الله ان النبي صلى الله عليه وسلم يا الله ملكتنيا قال بلوان لمريدين لمراتين داتوس لمريدين لبشتنيا مرض بشتاው ነው መሪድ ግን ታማሚው ነው ሰውየው صلى على وسادتين ትራስ ላይ የሰገደ ለሆነው በሽተኛ قال لمريض ለበሽተኛው አሉ ለታማሚው አሉት ምን አይነት ታማሚ ነው ሶላ አላ ወሳደቲን ወነች ምንጣፍ ወይም ደግሞ ትራስ ነገር ላይ ለሰገደው ማለት ነው ዊሳዳ ማለት አሁን ሚخዳ የምንለው ማለት ነው ወይም ትራስ የምንለው ማለት ነው ስንተኛ የምንደገፈው እሱ ላይ ሲሰግድ አይተውት ፈረማ ቢሃ አንስተው ወረወሩበት ሱጁድ ሲያደርግ መሬቱ ራቅ ብሎት ማለት ነው ትራስን አስቀምጦ ትራስ ላይ ሱጁድ ያደርጋል ፈረማ ቢሃ ማለት ወረወሩበት ማለት ነው አንስተው ወቃለ አሉት ለዛ ለበሽተኛው ሶሊ على الارض መሬት ላይ ሱጁድ ማድረግ ያለብህ ለምንድን ይሄን የቀጠልከው እዚህ ሱጁድ ማድረግ ያስቀመጥከው አሉት መች ግን ሶሊ على الارض ان استطعت ነው ከቻልክ መሬት ላይ ስገድ አሉት ካልቻልክስ ካልቻልስ ወኢላ ካልቻልክማ ፈአውሚ ኢማአን መጥቀስን ጥቀሳሉ እየጠቀሰ መሪ ባይደርስም ሩኩም ሱጁድ የሚያድርግ ማለት ነው ባይሆን ወጅአል ስጁደከ ስጁድህን አድርገው አኽፈዶ በጣም ዝቅ ያለ من ركوعك ከማጎንበስህ ከማጎንበስህ ዝቅ ይበል በሁለቱም ርት አይነካም ሰውየው ወንበር ላይ ነው እንበል እየጠቀሰ ይሰግድ ነው የተወሰነ ጎንበስ ይላል ለሩኩ ሲሆን ለሱጁድ ሲሆን ደግሞ በጣም ከዛ ዝቅ ብሎ መጎንበስ አለበት ማን رواه البيهقي بسند قوي ጠንካራ በሆነ ዘገባ ተዘግቦ ነበር ነገር ግን አቡ ሐቲም መውቁፍነቱ ነው ሷሂሁ ብለውታል መውቁፍ ማለት ጃብር ላይ የቆመ ማለት ነው ለምሳሌ ጃብር ላይ የቆመ ጃብር ከነብዩ ያልወሰደው ማለት ነው ከነብዩ ቢወስደው ኑሮ ሐዲሱ መርፉ ሆነ አለቀ ነበር ግን መውቁፍነቱን ነው አቡሃትን ሰው ያደረጉትና ጃብርም ቢሆን ይሄን ማለቱ ከራሱ የማይወጣ ምክር ነውና ያው ከሸሪዓው ከሙሸሪው ከነብዩ ያወቀው ነገር ቢኖረው እንጂ አለዛ ይሄን ሊናገር አይችልም በሚል ያው ተቀባይታ ብለው ወስታል ነው ዘገባው መጥቀስ ላይ እና ስጁድን ማራራቅ እንዳለብን ነው ለሩኩ የተወሰነ እንጎነበሳለን ለስጁዱ በጣም ጎንበስ እንላለን ማለት ነው በጥቅል ሐዲስ ማንም ሰው አቅሙ በቻለ ልክ እንጂ ከዛ ውጭ አይገደድም لا يكلف الله نفسا الا وسعها በመጥቀስ የሚችል በመጥቀስ መሬት ላይ ወርዶ ስጁድ ማግኘት የሚችለው ወርዶ ስጁድ በማድረግ መስገድ የሚችል መሆኑን ያመለክታል ማንኛውም ሰው ስጁድ የሚያደርግበት ራስ ማስቀመጥም እንደሌለበት ያመለክታል የሐዲስንም هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته